ፈርዶበት አማራ እረ ያገር ያለ እረ ወገን ያለ እጁ መጃ አውጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ሕይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገር ሆነና ላም ኩበት ይወቃል ለአማራው ግፍ እያደራበት። አይሆንም በሉልኝ፣ በፍጹም በፍጹም እምብኝን በልና ይዘረኛ ይቁም፣ ይታይ ስሜታችን፣ ቁጣችን ይናገር። መጤዎች አይደለንም የለንም ሌላ አገር። ፈርዶበት አማራ ምንድነው ጥፋቱ? ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማይጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድንና አጥፍቶ ከድቶ ምን ቢሰራ ደም ከፍሎ ካኖራት ውድና ታገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ አገር ያለ ኢትዮጵያዊነትን በኖረ ጠብቆ እስከ መቼ ድረስ በስሙ ተሳቆ በመከራው ታንቆ እምብኝ የሚል ጠፍቶ የዘረኛ ስርዓት በሀገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ። አይ አንቺም ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ነሽ ላውሬ ሰው የለም ወይ በአገር እምብኝን የሚያታጠቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩ ናት አገሩ ናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ ባለ አልደራደር ኢትዮጵያን ለባዕድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ በሀገር ብኝን የሚያጠብቅ ስቃይን ለመጣሉ ለወገን የሚወድቅ ጉራጌ ኦሮሞ፣ ጋምቤላው ሲዳማ፣ ሀደሬው ሀድያ፣ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ እያለ ክንዱን አጠንክሮ ይህንን የግፍ ስርዓት ካልጣል አሽቀንጥሮ ሁሉም በየተራው እየዋል እያደር ፍንቅልቅል ይወጣል ይሰደዳል ከሀገር። ኧረ የአገር ያለ ኧረ የወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እምብኝ በል ሀገር ሰው ወተት ይሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈር አለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁ የሚሸለትበት ስርዓቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ። እረ ሀገር ያለ እረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት። እምቢኝ በል የአገር ሰው አዛውንትም ወጣት፣ እምቢኝ በል ኦሮሞ፣ እምቢኝ በል ኩናማ፣ እምቢኝ በል ጉራጌ፣ እምቢኝ በል ሲዳማ፣ እምቢኝ በል አፋሩ፣ እምቢኝ በል ሀድያ፣ እምቢኝ በል ጋምቤላ፣ እምቢኝ በል ትግራይ። የባንዳ ጥርቅም ይብቃው፣ ሰው አይብላ። ሌሎችም ተነሱ፣ እምቢኝ በቃን በሉ። በአማራው ብቻ አይቆምም ግፍና በደሉ። የገዢ ቋም የለም የእናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ። ፈርዶበት አማራ ተደራጅቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ። እረ ያገር ያለ እረ ወገን ያለ ፈርዶበት አማራ ፈርዶበት አማረ ፈርዶበት አማራ